ከላህ ያው ወንተሸረሸርኩ ሽርክ ተንሰራፋት የሀዚህ ብላድ በዚች ሀገር አልመቀደሳ በተከበረችው ሀገር በመካ ላይ ወማ ጃወረሃ እሷንም በተጎራበቱት ተንሰራፋት እስከ መቼ ድረስ ቀጠለ ይሄ አምር ብን ሉሐይ ከመጣ ጀምሮ ሽርክ ተንሰራፋ እስከ መቼ ድረስ ኢላ አን በዓተ አላሁ ነቢየሁ ሙሐመድን ሰለላሁ ዐለይሂ ወሰለም ነቢዩ ሙሐመድን አላህ እስከላከበት ድረስ ኻተመ ነቢይ የነቢያት መጨረሻና መደምደሚያ የሆኑትን ማጠቃለያ ፈዳዓ ናሰ ፈዳዓ ነቢዩን ዓለይሂ ሰላቱ ወሰላም ነው። ፈዳዓ ናሰ ሰዎችን ጠሩ ኢለ ተውሂድ ወደ ተውሂድ ጠሩ ነብዩ አለይሂ ሰላቱ ወሰላም አወለ ማ ተድዑ الناس به ኢለ ተውሂድ ሌላ ነገር አትቅራ ማለት አይደለም አስፈላጊ የሚሆነው መሰረቱን በምንድን ነው ማነጽ ያለብን በተውሂድ ነው መጀመሪያ በተውሂድ ተውሂድ ብቻ ሁሉ ጊዜም ጠጥጥ ማለት አይደለም ተቀያም ታስተምራቸዋለህ የሆነም ነገር አክላቅም ይማራሉ አለ በደዕዋው በምኑ ቅርአን ላይ ግን ሰዎችን መቀየር የምትችለው ብተውሂድ ተውሂድ ውስጥ ከገባ አንድ ሰው ሌላውንም የመቀበል chance ኡ የሰፋ ነው የሚሆነው። ነቢዩም فدعا ሰዎችን ጥሪ ያደረጉ ለተውሂድ ወደ ተውሂድ واتباع ملة إبراهيم የኢብራሂምም ጎዳና ወደ መከተል ጥሪ አደረጉ ነቢዩ عليه الصلاة والسلام። وجاهد ተፋለሙ ነቢዩ في الله በአላህ መንገድ ላይ ተዋደቁ ተፋለሙ። ሐቀ ጂሃድ የሚገባውን ያክል ትግል አደረጉ። ጂሃድ ማለት ትግል፣ ጂሃድ የግድ አንገት መስጠት ብቻ አይደለም። ለሰይ ሙጃሃዳ ራስን አሳልፎ መስጠት ነብዩ አለይሂ ሰላቱ ወሰለም ምን አድርገዋል? ተባረዋል። ወደ ጣኢፍ ድረስ ከጣኢፍ ደግሞ እብድ ነው ብለው ህፃናቶችንና ባሮችን በሏቸው ውሻ ለቀውባቸዋል። ነብዩን አለይሂ ሰላቱ ወሰለም አዲ ሙጃሃዳ ምን ጅምለቱን ሙጃሃዳ ነው። ሐቀ ጂሃዲ የሚገባውን ያክል ተፋለሙ ነብዩ ሐታ አደት እስከምትመለስ ድረስ ተፋለሙ። እስከምትመለስ ምን አቂደቱ ተውሂድ የተውሂድ እምነት ወሚለት ኢብራሂም የኢብራሂም ጎዳና እስከተመለሰበት ሰዓት ድረስ ተፋለሙ። መጀመሪያ ዓለም እንዳለ ጨልሞ ነበር አይደል? ነብዩ መጡና ከዜሮ ተነሱ እንደገና ከዜሮ ተነሱ ነብዩ አለይሂ ሰላቱ ወሰለም ሲያጠራቅሙ አንድ ሁለት ሲባል ሲያጠራቅሙ ሐታ አደ ተውሂድ ፊ ጀዚረቱል አረብ ሙሉ በሙሉ ምን ሆነ? አቂዳ ወደ ነበረበት ተመለሰ። የኢብራሂም ጎዳና ወደ ነበረበት ተመለሰ። ከዛም በኋላ ነው ነብዩ አለይሂ ሰላቱ ወሰለም አኸራን ዓለም የለቀቁት የዱንያን ዓለም ለቀው ወደ አኸራ ሄዱት ሐታ አደት እስከተመለሰች አቂደቱ ተውሂድ የተውሂድ አቂዳ ወሚለቱ ኢብራሂም የኢብራሂም ጎዳና ይሄ ለተውሂድ ማጠናከር ነው እንጂ አቂደቱ ተውሂድና ሚለቱ ኢብራሂም አንድ ናቸው። አቂደቱ ተውሂድ ይሄ ሚለቱ ኢብራሂም ሚለቱ ኢብራሂም የአቂደቱ ተውሂድ ናቸው። አንድ ነው። ነገሩን ትኩረት ለመስጠትና ለማጉላት ነው። ሐታ ዓደት እስከተመለሰች ድረስ ታገሉ። አቂደቱ ተውሂድ የተውሂድ እምነት ወሚለተ ኢብራሂም የኢብራሂም ጎዳና ወከሰረ አልአስናመ አውታትን ሰባበሩ ነብዩ አለይሂ ሰላቱ ወሰላም ከሰረ ከሰረና ከሰረ ይለያያል። ከሰረ ሰበረ ማለት ነው። ከሰረ ቢተሽዲስ ታደርገው ሰባበረ ማለት ነው። አነካከቱት ማለት ነው። ነብዩ አለይሂ ሰላቱ ወሰላም አልአስናም መልፈርቅ በይነ አልአስናሚ ወልወሰን ወሰንና አስናም ምን ነበር ልዩነታቸው? የትኛው ነው ቅርጽ ያለው? ሰነም ቅርጽ ያለው ወሰን ቅርጽ የሌለው ኩሉ ወሰኒን ሰነም ወሰን ሁሉ ሰነም ይባላል። ሁል ጊዜ አዲስ ትሆናላችሁ እ ሰነም ሁሉ ወሰን ይባላል። ወሰን ሁሉ ሰነም ይባላል። አይባልም ወላሂ ወከሰረ <laughs> አልአስናም ጣዖታትን አነካከቱ። ወአክመለ አላሁ ቢህ በሳቸው ምክንያት አላህ አሟላ አደነ ዲኑን አሟላው በነብዩ ሰበብ አላህ ዲኑን አሟላ ወአተመ ቢሂ ኒዕማ ጸጋን አላህ አሟላ አለል በዓለም ላይ ጸጋውን አሟላ አልየውመ አክመልቱ ለኩም ወአክመለ አላሁ ቢሂ ዲን ያለችን አያ ነው። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا وأك... وكسر الأصنام ጣዖታትን ሰበሩ إذا جاء الحق وضحك الباطل አለ وأكمل الله به الدين دين الله أموالا بنبي سبب وأتم لهم وأتم ሙላው النعمة أجاهم ነዕማና ኒዕማ ይለያያል ይላሉ። ነዕማ የፈተናው ነው፣ ኒዕማ ጥሩ ጸጋ ነው የሚሉት አላ ነዕመቲን ካኑ አላይሃ ፋቲሂን ነዕማ ጸጋ ነው፣ ኒዕማም ጸጋ ነው። ነዕማ ግን ምንድን ነው የምዕራባውያን ምቾትና ድሎት ምንድን ነው? ነዕማ ነው። ለሙስሊሞች የተሰጠ የሪሳላ ጸጋና የተውሂድ ጸጋ ደግሞ ምንድን ነው? ኒዕማ ነው። እንደዛ ይላሉ አህሉ ሉጋት ተፍሲር ወሳረት ወአተመ ቢህ ኒዕመተ አለል ዓለሚን በዓለም ላይ አላህ ጸጋውን አሟላ አሟላ በማን በነብዩ ሰበብ ማለት ነው። ወሳረት ወደ ነበረበት ተመልሷል አይደል? አሁን አቂዳ ተመልሷል ያዝ ወደ ነበረበት የነብዩ ኢብራሂም መንገድም ተመልሷል። አቂደቱ ተውሂድ ቦታው ተመልሷል በነብዩ ትግል ተመለሰ ነበረበት እና ጉዞ ቀጠለ። መርከቡ ጥሩ የሄደ እያለ ወሳረት ወሳረት ተጓዘች አላነህጂሂ በነብዩ ፈለግ ላይ አልቁሩኑ ክፍለ ዘመናት አልሙፈደላ የተከበሩት ክፍለ ዘመናት በነብዩ ነህጅ ላይ ተጓዙ። ነህጅ ማለት ፈለግ ማለት ነው። እሳቸው በቀየሱት መንገድ ላይ ወሳረት ተጓዘች። ሷረት ከሆነ በሷድ ሆነች ነው የሚሆነው። ሳረት ተጓዘች ወሳረት ተጓዘች አላነህጂህ በዚሁ ፈለግ ላይ القرون ክፍለ ዘመናት አልሙፈበላ እነዚያ የተከበሩ ክፍለ ዘመናት በዚሁ በነብዩ ፈለግ ላይ ተጓዙ ሚን ሶድሪ ሀዚህ ልኡማ የዚች ኡማ ቀደምቶች ማለት ነው ግንባር ቀደም የነበሩ صدر ማለት ምንድን ነው ደረት ማለት ነው صدر ማለት صدر ማለት ደረት ማለት ነው የዚህ ኡማ ደረቶች እነማን ናቸው ሶሐቢዮችና ታቢዕዮች ናቸው ፊት ለፊት ያሉት ማለት ነው ቀደምቶች ወሳረት ተጓዘች አላ ነህጂ በዚሁ ፈለግ ላይ አልቁሩኑል ሙፈደላ የተከበሩ ክፍለ ዘመናት ሚን ሰድሪ ሀዚህ ልኡማ የዚች ኡማ ቀደምቶቹ ተጓዙ በዚህ ላይ ይህ ሶስቱ ክፍለ ዘመን በሰላም ተጓዙ። በማን ፈለግ ላይ? በነብዩ ፈለግ ላይ ሰላም እየሄደ ተውሂዱም መንሃጁም ሁሉ ነገር በሰላም እየሄደ እያለ 300 አካባቢ ላይ የግሪክ ፍልስፍና ብቅ አሉ። በኢራቅና በፓርሻ በኩል በኢራቅ ወሳረት አላ ነህጅህ القرون المفضله من صدر هذه الامه እስከ መቼ ድረስ ኢላ አንተሻ እስከ ተንሰራፋ ድረስ ተሻ ማለት እንተሸረ ማለት ነው ሌላ ቃሉ ኢላ አንተሻ እስከ ተንሰራፋበት ድረስ አልጀህሉ መሀይምነት ፊል ቁሩን المتأخرة ዘግይቶ መጣው ክፍለ ዘመን ላይ ዘግይቶ መጣው ክፍለ ዘመን ከሶስቱ ክፍለ ዘመን ቀጥሎ ያለው ክፍለ ዘመን ማለት ነው። በሁለተኛው ክፍለ ዘመን ብቅ ያሉ ነበሩ፣ እዛው ይመቷቸዋል። ምክንያቱም አእመተል አርባዓም ውስጥ ናቸው። ሙሐዲስ ሁሉ አለ። ሱብሃንአላህ የሚገራልም ዑለማ አለ። ስለዚህ አስቀርተዋቸው ነበር። ሶስተኛዋ ክፍለ ዘመን የነብዩ ትንቢት ልክ ሲፈጸም ከዛም በኋላ በዛ ኃይልም አወጡ መናገርም ቻሉ በአደባባይ ላይ ከሶስቱ ክፍለ ዘመን በኋላ ወሳረት ተጓዘች አላ ይበዙ በዙ ፈለግ አልቁሩኑል ሙፈበላ የተከበረችዋ ክፍለ ዘመን ስንት ክፍለ ዘመን ናቸው የተከበሩ ክፍለ ዘመናት ሶስት አንደኛ የነብዩ ዘመን ሁለተኛ ቀጥሎ ያለው ዘመን ሶስተኛ ቀጥሎ ያለው ዘመን አራት generation ሊያስተናግድ ይችላል። ሶስቱን generation ሊያስተናግድ ይችላል። መቶ መቶ ዓመታት ነው። ሶስት መቶ ዓመት ማለት ነው። قرون مفضلة የሚባለው من هذه من صدر هذه الأمة ከዚች ኡማ ግንባር ቀደም የሆኑ ኢላ አንፈሸል ጀህሉ መሀይምነት እስከተንሰራፋ ድረስ ፊል ቁሩን ልሙተአሰራ ዘግይታ መጣችው ዘመን መሀይምነት ተንሰራፋ ግብርና በጣም ተስፋፋ። ወደ ፈላሃ ገባባት። አደፊሉ እንግዳ ነገር ገባባት። ሰውጭ መጣ፣ እንግዳ ነገር ይገባ ጀመር። ምን ዲያናት ኡኽራ ከሌሎች ሃይማኖቶች እየፈለሰ ይገባ ጀመር ወደ ሙስሊሙ ዓለም የሚከላከል ጠፋ፣ አጥር ጠፋ። አጥሮቹ እንዳለ ሞቱ፣ አለቁ። ዑለማዎች ታላላቆቹ ማለት ነው። የዛን ጊዜ ምን መጣ? ጅህልን መሀይምነት ተንሰራፋ። ፊል ቁሩን ሙተአኺራ ዘግይታ መጣችው ዘመን ውስጥ ወደ ከለሃ ጣልቃ ገባ አደኺል ጣልቃ ገብ ገባባት ምን ዲያናቲ ከሃይማኖቶች አልኡኽራ ከሌሎች ሃይማኖቶች እየፈለሰ ገባ አዳዲስ ቢድዓዎች ማለት ነው ፈዓደ ሽርኩ ሽርክ ተመለሰ ኢላ ከቲሪን ወደ ብዙሃኑ ተመለሰ ምን هذه الامه ከዚች ኡማ ወደ ብዙሃኑ ሽርክ ተመለሰ ተጓባናል በቀጥታም ይሁን በተዘዋዋሪ ሽርክ ወደ ነበረበት ተመለሰ። ብዙሃን ውስጥ ገባ። አጠፋፉት ብዙ ሐታ ዑቢደ ቀብሩ ነቢይ ዓለይሂ ሰላቱ ወሰላም የነብዩ መቃብር እኮ እየተመለከ ነበር። እዛ ይሄዱ ይወድቁ ነበር ኡ ነበር ቀውጢ አፈሩ እየታፈሰ ይመጣ ነበር። ወርቃማ አፈር ይባል ነበር። አልሐምዱሊላህ ሙወሂዶች ተፈጠሩ፣ አጠዱት አሳመረው። እንጂ እንዳለ ነብዩ የሰገዱባት ቦታ ነብዩ የቆሙበት የመካ አብዛኛው ድንጋ ቅቤ ይቀባ ነበር። እስካሁን መካ ላይ የነበሩ ድንጋዮች አብዛኛዎቹ ይመለኩ ነበር። እነ ጋሩ ሄራ ነብዩ የተደበቁበት ዋሻ ይመለክ ነበር። ግን አልሐምዱሊላህ የተውሂድ አገር ሆነ። ያ ነው አህባሾች እናሰቃያቸው የሚያንገበግባቸው እሱ ነው። አልሐምዱሊላህ ወደኸለ ሀደፊል ጣልቃ ገብ ገባ ምን ዲያናት ልኡኽራ ከሌሎች እምነቶች ከአደ ሽርክ ሽርክ ተመለሰ ኢላ ከፊሪን ወደ ብዙሃኑ ምን ሀዲሂል ኡማ ከዚች ኡማ ወደ ብዙሃኑ ተመለሰች። ነብዩ አድሰውት ጥሩ ቦታ አስይዘውት ከሶስተኛው ክፍለ ዘመን በኋላ ገባ ወደ ወደ ኸላህ ደኺሉ ደኺል ምንድን ነው? እንግዳ ነገር ገባባት። ምን ዲያናት ዲያናት ማለት ምንድን መሐመድ ከሌሎች ሃይማኖቶች ማለት ነው። ገባባት እንግዳ ነገር በምን ምክንያት ገባ? ቢሰበቢ በዚህ ምክንያት ነው። ዱዓት በላላ የጥመት ተቃሪዎች ናቸው ያስገቡት። የጥመት ተቃሪዎች ለጥመት የቆሙ ሰዎች አሉ። ቀብርን ማምለክ ወልዮችን መውደድ ወልይን መውደድ በዚህ ነው የተረጎሙት። ቀብርን በማምለክ ነብዩን በመውደድ استغاثة توسل በሳቸው መጮህን ነው ፍቅር ያደረጉት። ውደታ ማለት እነሱ ዘንድ እንደዚህ ነው። بسبب በምክንያት دعاة ተጣሪዎች دعاة ዳዓት እንዳትሉ دعاة ማለት ተጣሪዎች የ داعي plural ነው። دعاة ተጣሪዎች፣ ዳዒዎች፣ አብደላላ የጥመት ተጣሪዎች በእነሱ ምክንያት ነው እንግዳ ነገር የገባብን። እንግዳ ነገር ገባ በእነዚህ ምክንያት። <coughs> ዱዓት አብደላላ ማለት ከዑለማኢ አህባሽ ወከዱዓቲህም ይመስል ዱዓት አብደላላ የጥመት ዳዒዎች ይባላሉ። የሚያመጡት ይሄን ነው። በዚህ ምክንያት ዱዓት አብደላላ በእነሱ ምክንያት እንግዳ ነገር ገባ። ሌላ ወቢሰበብ ቢናኢ በመገንባቱ ምክንያትም እንደዚሁ ገባ። በምን ላይ መገንባት? አለል ቁቡር በመቃብር ላይ ቤቶች ተገነቡ። በመቃብር ላይ ቤቶች አንድ በሬህ ይባላል ወይንም ደግሞ ራሱ መስጊድ የሚሰገድበት አለ። መስጊድ ውስጥ ከቀኝ በኩል ወይ ከግራ በኩል ወይ ከፊት ለፊት የወልይ ቀብር አለ። እንደዚህ አይነት መስጊዶች አሉ። ውስጥ ጀማዓ ይሰገዳል። አንድ ያህል ወይም ደግሞ መቃብሩ ላይ ቤት ብቻ እንትን ይዘጋጃል ለዚያራ ብቻ እና እንትን ምናምን ነገር ይጨሳል እንጂ ውስጥ ላይ አይሰገድበትም። ይሄ ጓሬ ይሉታል። ጓሬ እነዚህ ነገራት የተገነቡ ጃሂሉ ህዝብ፣ መሀይሙ ህዝብ ትልልቅ ናቸው። አላህ ዘንድ አቃርቡናል እሳቸውን ከጠየቅን እናጣም እያለ ወደ መቃብር ይተኛል። ይህንን ከላይ የሚያራግቡት እነማን ናቸው? ዱዓተ ደላል የጥምነት ተጣሪዎች ናቸው የሚያራግቡት ኡማውን ለማበላሸት ወቢሰበብ ቢና በመገንባቱ ምክንያት አለል ቁቡር መቃብር ላይ ቤቶች በመገንባታቸው ምክንያት ሽርክ ወደ ነበረበት ተመለሰ ከነብዩ በኋላ ኡማው ኡማው ሙሉን እንደዛ ሆኗል ማለት አይደለም። ለምን ነብዩ አለይሂ ሰላቱ ወሰላም ላ ተዛሉ ጣኢፋ ኡማው ሲሰነጣጠቅ ብለዋል። ሰባ ሶስት ቦታ ሲሰነጣጠቅ ኡማ አንድ ቡድን አለች ብለዋል ነብዩ አለይሂ ሰላቱ ወሰላም። አንዲት ቡድን አለች ምንጊዜም ዛሂሪና አለል ሐቅ ሐቅ ላይ የበላይ ሆነው ይቀጥላሉ። ላ የድሩሁም መን ኻለፈሁም እነሱን የተቃረበ አይጎዳቸውም ይላሉ ነብዩ አለይሂ ሰላቱ ወሰላም። ያችን ደግሞ ነብዩና የነብዩ ሰሃቦች በነበሩበት ላይ ያሉ ብቻ ናቸው። የማንም የግል አይደለችም። የነማንም ፓርቲ አይደለችም። ይሄን ነው ያቺ ቡድን መለኪያዋ፣ መመዘኛዋ፣ አጥሯ ምንድነው? ሐዲስ ነብዩ አለይሂ ሰላቱ ወሰላም ነብዩ የነበሩበትና ሱሐባ የነበረበት ነው። ሚዛኑ ይሄ ነው። የነከሌ ጀማዓ ነከሌ ነከሌ ይገባሉ ነከሌ ይወጣሉ። ምትከምነው አይደለም። ሐዲስና ቁርአን ይከምነዋል። ይመድበዋል ይገባል ይወጣል የሚለውን ሐዲስና ቁርአን وبسبب البناء ሐዲስና ቁርአን ውስጥ ከሌለ ተውሂድ ውስጥ ከሌለ ሰውየው ላይ ከዚህ ምን هذه الطائفه አይደለም ከዚህ ቡድን ውስጥ አይመደብም ነይ ወኢን ዘዓመ አንሁ منها አህሉ ሱና ነን ይላሉ አይደል አህባሾች አህሉ ሱነት ወል ጀማዓ ማለት እኛ ነን እንጂ ዋህብዮች አይደሉም ይላሉ አላ ዛዕሙህ ማንም አልተቀበላቸውም አልጸደቀላቸውም አልተባለም አይሄድም ጭራሽ መቃብር እያመለኩ አህሉ ሱና ነን ሱብሃንአላህ መቃብር እያመለኩ አህሉ ሱና ነን ቢድዓ እየጨፈጨፉ አህሉ ሱና ነን ሙሐረማት የተባለን መጠጥ እየጠጡ አህሉ ሱና ነን እያጨሱ አህሉ ሱና ነን እንጃ በምን ጥሪ እንደሆነ የግድ የግድ ስም ስም ምንም አይደለም ስም ወቢሰበብ البناء على القبور መቃብር ላይ በመገንባቱ ምክንያት ሙተመሲለን በሚል እሳቤ ሙተመሲለን በሚል እሳቤ ቢተዕዚም الأولياء ወልዮችን ማክበር ወሷሊሒን ደጋግ ሰዎችን ማክበር በሚል አስተሳሰብ ማለት ነው متمثلا بتعظيم الأولياء والصالحين متمثلا በሚል ስም በሉት ከፈለጋችሁ ሙተመሲለን ሙተመሲለን ቢ ሲሆን በሚል ስም አንድ ላይ ትርጉም متمثلا بـ በሚል ስም تعظيم الأولياء ወልዮችን ማክበር والصالحين ደጋግ ሰዎችን ማክበር በሚል ስም መቃብር ላይ ግንብ በመገንባቱ ቤት በመሰራቱ ኡማው ወደ ጥመት ሄደ ከነብዩ በኋላ ገብታችኋል የቀረ ነው እ አልገባችሁም አይደል? ሽርክ በምን ምክንያት ተመለሰ ወደ ነበረበት? እ በምን ምክንያት በምን ምክንያት ቢሰበብ ዱዓት በላላ የጥመት ፈጣሪዎች በእነሱ ምክንያት እ ሌላ እ ቢናኢል ቢሰበቢል ቢናኢ አለል ቁቡር መቃብር ላይ በመገንባት ምክንያት እ ለምንድን ነው የሚገነቡት? ሙተመሲለን ለምንድን ነው የሚገነቡት ላለው መልስ ሙተመሲለን ቢተዕዚም አልአውሊያኢ ወሷልሒን ደጋግ ሰዎችንና ወልዮችን ማክበር በሚል ስም ነው የሚገነባው ሲገነባ አላህ እንደዛ አይደለም ወልዮችን መውደድ ማለት ወላሂ የተሳሳተ አስተሳሰብ እንጂ ወልዮችን መውደድ ማለት ምንድን ወልይ የለም እንዴ? ወልይ የለም አለ፣ በቁርአንም በሐዲስም አለ። ሀዛ ሳቢት ሀዛ ሳቢት ላይጅሃዱሁ ኢለል ካፊር ካፊር እንጂ አይችለው ወልይ መኖሩ ወልይ አለ። ግን ወልዮችን የሚመለምለው ማን ነው? የሚያውቃቸው ማን ነው? ብዙ ስንት ወልይ አለ እ ኢንጂነር ወልይ የለም እንዴ? አለ እኮ ዋናው ሚዛኑ አላ እነ እነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን አለዚነ አመኑ ወካኑ የተቁን ነው ወካኑ የተቁን ነው። አላህን የምትፈራ ከሆነ የተለከለህን ስትከለከል ከሆነ ያዘዘህን የምትሰራ ከሆነ እንጂ ለሌለት እኮ ከወልይነት የማወርድበት ምንም ምክንያት የለም። ማንም እንደዚህ አይነት አልጻፈም፣ አልተነበበልም። የሥራ ዘርፍ እኮ ነው፣ ምንም አይደለም። አለ የተማሪ ወልይ የለም እንዴ አለ። ስንት ተቅይ አለ፣ ሱብሃንአላህ። ስንት አላህን የሚፈራለ فكم من صائم للاثنين وال والخميس وكم من مصلي وكم من يقرأ القرآن في المسجد قال له والله مجرد من لا الله لي كلينه بلا ذنب ململوا عدد አላህ ነው የሚመለምለው። እነከሌ የሚባሉት የትልቅ ሰው ዘር ብለን እኛ የምንመለምለው ይሄ ምርጫ አይደለም፣ የስልጣን ምርጫ አይደለም። አላህ ነው የሚመርጠው ማነው ልጅ እንደሆነ وبسبب البناء على القبور መቃብር ላይ በመገንባቱ ምክንያት متمثلا ب በሚል እሳቤ تعظيم الأولياء ወልዮችን ማክበር والصالحين ደጋግ ሰዎችን ማክበር በሚል እሳቤ በመገንባቱ ሰው ጠመመ። وادعاء المحبة ፍቅርን በመሞገት لهم ለእነዚህ ለደጋግ ሰዎችና ለወልዮቹ ፍቅርን በመሞገት زعم ادعاء ማለት እውነት ያልሆነ ነገር ነው ማለት ነው። ادعاء زعم ይሉታል። ወድዓ ልመሐባ ፍቅርን በመሞገት ለሁም ለወልዮች ፍቅር አለን በሚል ሙገታ ቤት በመገንባታቸው ምክንያት ምን መጣ? ሽርክ ተንሰራፋ። ሀታ ቡንየት አድሪሃቱ ዶሪዎች ተገነቡ። አድሪሃ የዶሪህ ፕሉራል ነው። ዶሪህ አንድ ቤት መቃብር ላይ የሚገነባ ቤት ዶሪህ፣ ውስጡ መስጂድ ሶላት ባይሰገድበትም ዱዓ ሊያደርጉ ይችላሉ ገብተው አላቁብሪህም መቃብራቸው ላይ ዶሪህ ገነቡባቸው። ይህን የሚያውቅልን አላያችሁም? አላያችሁም? ዶሬ ዶሬ አታውቁም? አላያችሁም? ዶሬ አብሪሃ አላቁብሪህም መቃብሮቻቸው ላይ ዶሪህን ገነቡ። ወቱኺዘት ተያዘች። ይቺ ዶሬህ ተያዘች። ውስጥ ያለው ሳሒበል ቀብር ሱብሃንአላህ እያለቀሰባችሁ ይሆናል፣ እየወቀሳችሁ ይሆናል። ላይ ሆነ ያመልኩታል። ዒሳ ሳይወድ ነው አይደል የተመለቱ? ያን ሰውየው እኮ ልዩ ሲሞት ዶር ይሰሩበት ስሩሌ ብሎ ወዶ በህይወቱ ፈቅዶ ካልሞተ እነሱ ናቸው ተጠያቂዎቹ። ዒሳ ይምለ ያበቅ እየተገዛ ነው፣ እየተመለከ ነው፣ እየተጨፈረለት ነው። አሁን ይጠየቃል ልብ አይጠየቅም። ለአንሁ ቃል አዕቡዱ ረቢ ወረበኩም የኔንና የእናንተን ጌታ አላህን ብቻ አምልኩ ብሎ አዞ ነው የሞተው። የአረደው وبسبب البناء والمحبة والدعاء المحبة لهم حتى بنيت الأضرحة على قبورهم تجنبا واتخذت هذا أوثانا أو تدرجا هذا من من ضريح ማለት ነው ጣዖት ተደርገው ተያዙ ቱዕበዱ ትመለስ ጀመር ምን ዱንላህ ከአላህ ውጭ መለስ ጀመር ይሄ ዶሬ ሰው ሲጨንቀው ወደ አላህ ይቅርና ወደ የትንም ነው የሚሮጠው? ወደ በሬ እንደሚፈጥን ይመስላችኋል? የሆነ ከባድ የድንገት አደጋ ከተፈጠረ ወደ አላህ ሳይሆን ሰይድና ኸድር ድረስ ነው ቶሎ አብዱል ቃድር ድረስ ድረሱልኝ ወደሚለው ነው የሚፈጥኑት ሰዎች። ጃሂሎችና ዓለሞች ግን እኩል አይደለም ጥያቄያቸው። ከታች ያሉት መማር አለባቸው። ሳይማሩ ዝም ብለው ተቀምጠው ከሆነ ኡዝር ይሆናቸዋል። ያ አላህ ዘንድ የሚጠየቁት ጥያቄ ነው ኡዝር አሊም እያለ ሳይጠይቁ አናደርገውም ብለው ተቀምጠው ከሆነ ነው አለ ጥያቄ። አውሳንን ትዕበዱ ወተኺዘት ተያዘች እቺ በሬህ አውሳንን ጣዖት ተደርጋ ትዕበዱ ትመለክ ጀመር። ለምን ሰነመን አላላት? ለምን አፍናመን አላላት? እ የሚመልስልኝ እ ቅርጽ የላትም። ለምን ቀብር ነው፣ ቤት ነው፣ ቅርጽ የለውም። በሀይከል ሰነም ማለት በሰው ምስል በከብት ምስል የሚሰራው አውሳንን ጣዖት ተደርጎ ይመለክ ጀመር። ቱዕበዱ ምን ዱንላ ከአላህ ውጭ ትመለክ ጀመር። ትመለክ ጀመር። አዎ በምን በምን ትመለክ ጀመር? አብዱል ቃድር ጄላኒ አክበር ብዬ ሰግጃለሁ እንደ ይላሉ። ሽርክ ብቻ ነው የሚመስላቸው። ሽርክ አይደለም። ሂዶ ከለመነ የሽርክ አይነት እንደዚህ ነው። እኔ አብዱል ቃድር ጄላኒ ይፈጥራሉ ብያለሁ እንዴ? አብዱል ቃድር ጄላኒ ያበላሉ ብያለሁ እንዴ? አብዱል ቃድር ጄላኒ ይገላሉ ብያለሁ እንዴ? ያውም ትንሽ ወደ ተውሂድ ገብቷል የሚባለው ሰውዬ ነው። እሱን ስህተት የሚፈጽመው ጭራሽ ተውሂድማ የሌለ አብዱልቃድር ጀላኒ አዎ ይገላሉ፣ ሰጥቷቸዋል አላቅም ይገላሉ። እስከምን ደረጃ ሊሄድ ይችላል? ወተኺዘት አውሳንን ጣዖት ተደረገ ትዕበዱ ትመለክ ጀመር ምን ዱንላህ ከአላህ ውጭ ትመለክ ጀመር ቢአንዋዕል ቁርባት በመቃረቢያ አይነቶች ቢአንዋዕ አይነቶች አልቁርባት በመቃረቢያ አይነቶች ትመለክ ጀመር የመቃረቢያ አይነቶች አሉ ወደ አላህ የምንቃረብባቸው አይነቶች አሉ በአይነቱ ትመለክ ጀመር። ለምሳሌ ምን የሚመስል ወደ አላህ መቃረቢያ አይነቱ ምን ዱዓ ዱዓን ይመስል ዱዓ ይደረጋል ተሄዶ አድርጉልኝ ወይንም እርስዎ መጀን ይሄ የዚህ ቀብር ባለቤት መጀን ይሄ የተቀደሰ ቦታ መጀን ይሄ ሐረም መጀን ይሄ መሻሃድ መጀን ወላሂ በጣም በስፋት ነው የሚሰራ። ምን ዱዓ ዱዓ ይደረጋል ቦታው ላይ ወስቲጋታ የኡኡታ ጥሪ ይጮሃል እዛ ቦታ ላይ የደረሱልኝ ጥሪ ይጮሃል እዛ ቦታ ላይ ወዘብሕን እርድ ይታረዳል ቦታው ላይ በአመት በአመት ወነዝሪን ስለትም ይወሰዳል ሊመቃሚህም እነሱ ላሉበት ቦታ ወልዩ ላለበት ቦታ ወልይ ለሚሉት አካል ላለበት ቦታ የሱ መቃብር ላለበት ቦታ እዛ መቃም ላይ ስለት ይሳላል አዲስ በአመቱ የሄደ አመት ለቀጣይ አመት እንደዚህ ከተሳካልኝ ይዤ ይላል። ስለቱን ያደርሳል እዛ ቦታ ላይ ዘበህም ያደርጋል። ግን ብሎ ሀዲያ ሶደቃም ብሎ ይሰድ ቦታ ላይ አይቻልም። እንደ በእንደዚህ አይነት ሰደቃ እቤት ያለ በወልዩ ልደት ስም አይደለም የሚሰደው። አሁን መውሊድ ነው የሚሉት ሲሄዱ የነብዩ መውሊድ ሳይሆን የከሌ መውሊድ ተብሎ ነው የሚሰደው። በወረቁ በአመት በአመት ሀብታም ለመስጊድ ይልቅ ለወቅት ለኪታብ ይልቅ ወጪ የሚያወጣው ለምንድን ነው? እዛ ቦታ ላይ ለሚሄድ ይችላል፣ መጓጓዣ ይችላል፣ ወጪውን ይሸፍናል። የሚጠስ ምን የሚል የምታረድ ድንኳኑን ምን ይችላቸዋል ይሄ ራሱ ወላሂ በእያንዳንዷ ሰንቲም ይጠየቃል። አላህ ዘንድ በእያንዳንዷ ሰንቲም ይጠየቃል። ሽርክን እያንሰራፋል ያስፋፋ ነው ያለው። ወተኺዘት አውሳንን ተዕበዱ ሚን ዱኒላህ ቢአንዋዕ ልቁሩባት በመቃረቢያ አይነቶች ትመለስ ጀመር። ሚን ዱዓ ዱዓን ይመስል ዱዓ ዒባዳ ነው ዒባዳ አይደለም? ዒባዳ ነው ዱዓ ዒባዳ ነው። ዒባዳ ከሆነ ለማን ብቻ ነው መሰጠት ያለበት? ለአላህ። ዒባዳ ለመሆኑ ቢአይ ደሊል ነስተደል ምን አልቁርአን ኡድዑኒ أستجيب لكم ومن يستكبر عن عبادتي عن دعائي على بوتانا عن عبادتي بلوان الدعاء هو العبادة في حديث النبي عليه الصلاة والسلام ماذا قال الرسول عليه الصلاة والسلام الدعاء مخ العبادة الدعاء هو العبادة يعني. ولو كان الحديث ضعيف ومعناه الصحيح منه معناه صحيح ماشي استغاثة عبادة عبادة بالله عبادة لمن እስትራካ ዒባዳ ነው ዒባዳ አይደለም። አንድ ነገር እኮ ዒባዳ ነው ብለህ prove ካደረግከው በኋላ ዒባዳ ደግሞ ለአላህ ብቻ ነው። የታወቀ ማንም ይስማማል። ዒባዳ ለአላህ ብቻ ለመሆኑ استغاثة የደረሱልኝ ጥሪ ኡኡታ ማሰማት استغاثة استغاثة ኡኡታ ማሰማት የደረሱልኝ ጥሪ ማሰማት ዒባዳ ነው ዒባዳ አይደለም። ዒባዳ ነው። እሺ دليل ማን ዒባዳ ነው ያለው? እሺ دليل إذ تستغيثون إذ تستغيثون ربكم فاستجاب لكم أني ممدكم እና ታዲያ ኢዝ ተስተጊሱነ ኢዝ ተስተጊሱነ ውታ ስታሰሙ የነበረውን በጦርነቱ ጊዜ በዘመቻው ጊዜ እረ ይሄንን ቁጥር አንችለውም ብላችሁ ስትጨናነቁና ወደ እኔ ጥሪ ስታቀርቡ ደረስኩላችኋል አላህ እና ታዲያ ይሄ በቃ አድርጋችኋል። ዋቂውን ክስተቱን ነው የዘገበው እንጂ ኢባዳ ነው ያሰኛል እ ይሄ ኢባዳ ነው ለማለት ደሊል ይሆናል እ ትክክል ነው ደሊሉ ትክክል ነው ግን ምን ስለሆነ ነው ኢባዳ የተባለው አወድሱታል አላህ አሞግሱታል ኢባዳ ማለት አላህ የወደደው ያዘዘው ተግባባናል ኢባዳ ማለት አላህ የወደደው ኩሉ ማ ይحبه الله ويرضى አይደል من الاعمال والاقوال الظاهره والباطنه አይደል አላህ ወዶታል። አመሰገናችሁ በዚህ ኢዝ ተስተቂቱን ረብኩም ፈስተጃበ ለኩም አኒ ሙሚድኩም ኢባዳ ነው ማለት ነው። ذبح እሳ ኢባዳ ነው ኢባዳ አይደለም። በአንዋዕል ቁሩባት ነው ያለው። በአንዋዕል ቁሩባት ማለት በአንዋዕል ዒባዳት ማለት ነው። በዒባዳ አይነቶች ተመለከች እቺ መቃብር በዒባዳ አይነቶች ቁሩባት ማለት ቢማዕነል ዒባዳት ማለት ነው። በዒባዳ አይነቶች ተመለከች ምን ዱዓ ዱዓን ይመስል ወስቲጋሳ እስቲጋሳን ይመስል የዒባዳ አይነት ለመሆኑ ደልሉን ማቅረብ ማለት ነው። የሁለቱን አቀረበ። ወዘብሕ ዘብሕም የቁርባት አንዋዕ ነው። በዚህ ነው የተመለከችው አለ። ዘብሕ ኢባዳ ነው እ መሐመድ ኢባዳ ነው። ለምን በምን ደሊል ፈሰሊ ሊረቢከ ወንሐር ማሻአላህ እ ቁል ኢነ ሰላቲ ወኑሱኪ ወኑሱኪ ማለት ወዘብሒ እርደም ማለት ነው። ወንሐር እርድ ማለት ነው። እረድ ማለት ነው። ለጌታህ ስገድ፣ ለጌታህ እረድ። ይሄ ደሊል ነው። ነጌታ ከተባለ ምንድነው ማለት ነው? ዒባዳ ነው። ዒባዳ ነው። አላህ ወጥቷል ማለት ነው። ዒባዳ ነው። ነዝ ዒባዳ ነው። ዒባዳ አይደለም። ዒባዳ ከሆነ ከአላህ ውጭ አይሰጥም። ነዝር ዒባዳ ነው። እሺ ዒባዳ ለመሆኑ ደሊል ዩፉነ ቢነዝሪ ወየኻፉነ የውመን ካነ ሸሩሁ ሙስተጢራ ዩፉነ ቢነዝር የኔ ማለት ይላል እነዛ ስለታቸውን የሚያሟሉ አለ። አወደሳቸው አይደል? አወደሳቸው አይደል? በቃ ውዳሴ ማለት ያንን ነዝርን ወፋ ማድረግ አንድ የባርነት መገለጫ ከሆነ ፈጣሪ ከወደደው ምንድነው ማለት ነው? ዒባዳ ነው። ስለዚህ ለአላህ እንጂ ለማንም አይሰጥም ማለት ነው። አልገባችሁም? በአንዋዕ ቁርባት ተመለከች ምን ዱዓ በዱዓ ተለመነች ወስተጋታ የደረሱልኝ ጥሪ ተሰማ መቃብር ዙሪያ ወዘብሕን እርድም ታረደ ወነድርን ስለትም ተደረገ ሊመቃሚህም ለነዚህ ለወልዮች ቦታ ለሚባለው ወሰመው ሰየሙት የሚገርመው አድራጊዎቹ ሀደ ሽርክ ሽርካቸውን ይህን ድርጊታቸውን የሚገርም የተዋበ ስም ሰጡት። ምን ሰጡት መሰላቸው? ተወኩለን ቢሷልሒን በደጋግ ሰዎች ወደ ጌታ ማምለጥ አሉ። በደጋግ ሰዎች ወደ ጌታ መሰላል አድርጎ መጠቀም አሉ። ድርጊቱ ሐቃኢቁ ግን ምንድን ሽርክ ነው። እውነታውን ስናየው ሽርክ ነው። ወሰመው ሰየሙት ሀደ ሽርክ ይህን ሽርካቸውን ሌላ ስያሜ ሰጡት በስምምነት ማለት ነው ምን ምን ስያሜ ሰጡት ተወሱለን ቢሳልሒን ደጋግ ሰዎችን በመመርከት ወደ ጌታ መንጠላጠል አሉ ወደ እሱ መዳረስ ለምን እኔ ወንጀለኛ ነኝ እኔ ምስኪን ነኝ እኔ ጌታዬ ወንጅየዋለሁ እኒህ ወልይ ግን አላህ ዘንድ ታላቅ ቦታ አላቸው ስለዚህ በእሳቸው ላይ ወደ ጌታ መሄድ አለብኝ ያሉ ገባችሁ አይደል ይህንን ያሉ እውነት ይመስላል ወኢዝሃርን ጅሃድ ለማውጣት አሉ ለመሐበትህም የነሱን ፍቅር መግለጽ የሚል ስያሜ አወጡለት። ስያሜው ምን ነበር? ለዚህ ለሽርካቸው ሽፋን ምንድን ነው የተጠቀሙት? ተወሱለን ብሷልሒን በሷሊሆች ወደ አላህ መንጠላጠል ወኢዝሃርን ለመሐበትህም የወልዮችን ፍቅር ጅሃድ ማውጣት የሚል ስያሜ ሰጡት። ግን እነሱ መውደድ ነው፣ ወልዮችን መውደድ ነው፣ ወልዮችን ማምለክ፣ ኢሳን ማምለክ ኢሳን መውደድ ነው ነው እንዴ? ነብዩን ማምለክ ነብዩን መውደድ ነው አይደለም። ማምለክ አይደለም። መውደድ ማለት መከተል ማለት ነው። የሚሰሩት ጥሩ መልካም ስራ የሚሰሩ ከሆነ በህይወታቸው ተወሱለም ቢሷልሒን የሚል ስያሜ ሰጡት። ይሄንን ሽር ወይ ባህርን ለመሐበትህም የሚል አደረጉ። ወለይሰ ወለይሰ አይደለም አሉ ዒባደተን ለሁም እነሱን ማምለካችን አይደለም ፍቅራችንን እየገለጽን ነው አሉ። ቢዛዕሚህም ይሄ በእነሱ አባባል ነው። ይሄ በእነሱ አባባል ነው። ወነሱ የረሱ ይመስላል። ወነሱ ዘነጉት እንደ ረሱ እነዚህ ሰዎች አነ ይህ አባባላቸው ይህ አባባላቸው ሽርክን ተወሱል ብሎ መሰየማቸው ሀዛ ሆ ቀውሉል ሙሽሪኪን አልአወሊን የድሮዎቹም የሙሽሪኮች አባባል እኮ ይኸው ነበር። ሁበልን አታምልኩ ሲሉ ነብዩ አለይሂ ሰላቱ ወሰላም ላት፣ መናት፣ ዑዛ፣ ሁበል የመሳሰሉትን ጣዖታት እነ ወድ፣ እነ ዑስ፣ እነ ዑቅን አታምልኩ ብለው ነብዩ ሲከለክሉ ምን አሉ? ማናዕቡድሁም ምን ላሉ ኢላላሂ ዙልፋ ወደ አላህ እንዳቀረቡን መሰላል ተጠቀምናቸው እንጂ እኛ ይፈጥራሉ አላልንህም መሐመድ። መሬት ሰማያትን የማይፈጠረው አንተ የምትለው ጌታ ነው። አዎ አላህ ነው። እኛ ምን ይፈጥራለን አሉ። አለ መልፈርቅ ልዩነቱ ምንድን እነዛም በጣዖት ላይ መንጠላጠያ ነበር ያደረጉት። ዛሬም ላይ የሙስሊም እስላም ጣዖት ይቻላል የእንትን ጣዖት አይቻልም ያለው ማን ነው? ማን ነው ምስክርነት የሰጠው? ጣዖት ከሆነ ዝም ጣዖት አለ። ሙስሊሙም ውስጥ ጣዖት ከተደረገ ጣዖት ነው። ያው ምንም ልዩነት የለም። የግድ ሁበል መሆን አለበት እንደ ጣዖት ወለይሰ ዒባደተ ለሁም እነሱን ማምለካችን አይደለም ማለት ተወሱለን ቢሷልሒን ብለው ሰየሙት። ወይ ባህርን ለመሐበትን ፍቅራችንን መግለጽ ነው ብለው ሰየሙት። ወለይሰ ኢባደተ ለሁም እነሱን ማምለካችን አይደለም ማለት ቢዘዕኒህም በእነሱ አባባል ነው። ወነሱ ዘንግተዋል። አነ ረሱ ወነሱ ረሱ አነ ይህ ሆ ራሱ ቀውሉል ሙሽሪኪን የሙሽሪኮች አባባል አልአወሊን የድሮዎቹ የቀደምቶቹ በነብዩ ዘመን የነበሩት ሐይቱ የቁሉን ይኸው እንዲህ ይሉ ነበር ማናዕቡድሁም አናመልካቸውም እነዚህን ጣዖታት ስለት አንሰጣቸውም አናርድላቸውም ይላሉ። ኢላ ሊዩቀርቡና እንዳቃርቡን እንጂ እዛ ብለን ነው በቃ እንጂ ይፈጥራሉ፣ ያበሉናል፣ ያጠጡናል ብለን አይደለም። ማናዕቡድሁም አምልኮ አንሰጣቸውም ለነዚህ ጣዖታት ኢላ ሊቀርቡና እንዳቃርቡን እንጂ ኢለላሂ ወደ ጌታ ዙልፋ አይ ቁርባ ማቃረብን ማለት ነው። ዙልፋ ማለት ማቃረብን እንዳቃርቡን እንጂ ገባችሁ? ይመሳሰላል እ ግልጽ ነው። ገብታችኋል? ዛሬም ላይ እንደዛ ነው የሚባለው። ምንድነው የሚሉት ዛሬ እስኪ ምንድን ነው የሚሉት እ እ አብዱል ቃድር ጄላኒን አታምልክ ሲባል አንድ ሰው ምንድን ነው የሚለው? እኔ እንዳቀርበኝ እሱን እሳቸውን መሰላል አድርጌ ተጠቀምኩ እንጂ አላመለኳቸውም ነው አይደል የሚለው? እኔ ሰማይና መሬት ፈጥረዋል ብያለሁ እንደ ነው የሚሉት። ላ አይባልም። ሰማይና መሬት ፈጥረዋል አይደለም። ያንንማ እኮ የመካ ካፊሮች እንኳ የሚያመልኳቸውን ጣዖታት ሰማይና መሬትን እንደማይፈጥሩ እነሱ ጠንቅቀው ማወቃቸውና መመስከራቸውን ማን የነገረን? አላህ ወለኢን ሰአልተሁም ምን ኸለቀ ሰማዋት ወልአርض ሰየቁሉነ አላህ መሬት ሰማያትን የፈጠረው ማን ነው ብለህ ብትጠይቃቸው መሐመድ እና አቡ ጀህልን አላህ ነው ይሉሃል። እና ያበላሹት ምን ላይ ነው? ስለትን መስጠታቸው፣ ኡኡታ ማሰማታቸው ሄደው? ጌታ ጋር ያቃርቡናል ቅዱሳኖች ናቸው ማለታቸው ይሄ ነው ስህተት የዳረጋቸው። ዛሬም ላይ ቅዱሳን ብለን በእነሱ ላይ የምንንጠላጠል ከሆነ ሌላ ተጠቅላ አምላክ ይዘናል ማለት ነው። እንደዛ መሆን የለበትም ነው የኛና የነሱ ምንም ልዩነት የለም። እንደዛ የምናደርግ ከሆነ ማለት ወማ ሀደ ሽርክ ከዚህ ሽርክ ጋር አለዚ ወቃዓ ፊል በሸርያ ወማዓ ሀደ ሽርክ ከዚህ ሽርክ ጋር الذي ይህ ሽርክ وقع في البشرية በሰው ልጆች ውስጥ የተከሰተው ሽርክ ጋር ቀዲመን በድሮም ዘመን وحديثا በአሁኑም ዘመን በድሮም ዘመን ዘመን ነብይ አለይሂ ሰላቱ ወሰላም وحديثا በአዲሱም በአሁኑም እኛ ባለንበት ዘመን ومع هذا الشرك ከዚህ ሽርክ ጋር الذي ይህ ሽርክ وقع የተከሰተ የሆነ ሐደሰና وقع ትርጉማቸው አንድ ነው ወቃ የተከሰተ የሆነ ፊልበሸርያ በሰው ልጅ ህይወት ውስጥ የተፈጠረው ይህ ሽርክ ቀዲመን በድሮም ዘመን ወሐዲሰን በአሁንም በአዲሱም ዘመን አልአክተርያ አብዛኛው ብዙሃኑ ማለት ይቻላል ብዙሃኑ ምንሁም ከሰው ልጆች ውስጥ ዩእሚኑነ ጠንቅቀው ያምናሉ ያምናሉ በተውሂድ ሩቡብያ በሩቡብያ ያምናሉ እና አቡ ጀህልም በሩቡብያ ያምናሉ ያ ሁሉ ነብዩ አለይሂ ሰላቱ ወሰላም በድር ላይ የጨፈጨፉት እነ ሸይባ እነ ወሊድ ሁሉ ያምናሉ እነ ወሊድ ኢብኑ ሙጊራ ሁሉ ቁርአን የተበተበው እነ አቢ ለሀብ ሁሉ ያምናሉ በምን ያምናሉ በተውሂድ ሩብያ ያምናሉ። መሬት ሰማያትን የፈጠረው ማን ነው? አቡ ለሀብም አላህ ነው የሚለው የዛሬም ሰው አላህ ነው የሚለው እነሱም በጎን ያቃርቡናል ብለው መሰላል አድርገው ነው የተጠቀሙት። እኛም ከኛ ውስጥ ቅዱሳኖችን መሰላል ካደረግ ምን ፈርቅ በይነና ወበይነሁም የሙስሊም መሰላል ይቻላል፣ የነሱ ግን አይቻልም። እንዴ የነሱም ቅዱሳንን እኮ ነው ያዙት። እንዳውም ከኛ የበለጠ ተመሰከረለት። መላኢካ የሚያመልኩት አይደል እንዴ? ቅዱሳን ሰዎችን የሚያመልኩት። መላኢካ እነ ጅብሪል እነ ሚካኤል እነ ዒሳ ወኡሚ ነው እኮ የሚያመልኩት ቅዱሳኖችን ነው የሚያመልኩት። እኛ እኮ ገና ቅዱስነት ያልተመሰከረላቸውን እኮ ነው የማይታወቁ ወልይ ይሁኑ ወልዩ ረህማን ይሁኑ ወልዩ ሸይጣን ወላሂ አላሁ አለም። እከሌ ወልይ ነው ንጹህ አላህ ዘንድ የጀነት ማህተም ተለጥፎለታል እንትን አለው አይድ አለው ማለት አይቻል አይቻል። ወልይ ነው ብሎ ምስክርነት መስጠት ራሱ ያስፈራል ነው የሚሉት። ወላሂ በጣም ያስፈራል ነው የሚሉት። ለምን ወልይ ማለት አናውቀው። ወልይ በዴፊኒሽኑ መልክ ብዙ ወልይ አለ እዚህ አላህ አለም ማን እንደሆነ ማን አላህን በትክክል እንደሚፈራ አናውቅም አይደለም ፈልአስፈርያ ብዙሃን በድሮም ጊዜ ሽርክ በተከሰተበት በድሮም ዘመን ወሐዲተን በአዲሱም ዘመን ፈልአስፈርያ አብዛኛው ብዙሃኑ ማለት ይቻላል ሚንሁም ከሰው ልጆች ውስጥ ዩእሚኑነ ያምናሉ ቢተውሒድ ሩቡብያ በ ربوبية ተውሒድ ያምናሉ በ ربوبية ያምናሉ وإنما يشركون የሚያጋሩት ፊል ዒባዳ ፊል ኡሉህያ በሉ ፊል ዒባዳ ማለት ቢማዕና ፊል ኡሉህያ ተፍሲሩ አንድ ነው ፊል ዒባዳ በአምልኮው ነው የሚያጋሩት ፊል ኡሉህያ በተውሂድ ኡሉህያው ነው የሚያጋሩት እንጂ በተውሂድ ሩቡብያው ሁሉም ያምናል የድሮ ካፊር ሁሉ አይደለም ያምናል ايوه كما قال تعالى الله ራሱ ነግሮናል ምን አለ ወማ ዩሚኑ አክሰሩሁም ብዙሃኑ አያምንም አለ በጌታ በእኔ አያምንም ብዙሀን ምድር ላይ ካለው ሰው አብዛኛው የሆነ ኃይል አለ፣ ፈጣሪ አለ፣ God አለ፣ እግዚአብሔር አለ፣ አላህ አለ፣ ጌታችን አለ ተብሎ ይነገራል። ፈጣሪ እንዳለ ይነገራል። በምድር ላይ ግን ቅዱሳኖች ወይ ወደ እሱ ያደርሳሉ ወይ የእሱን ቤተሰቦች ናቸው ወይ ሌላ ይቀጠላል እንጂ በሱ ሁሉ እናምን ወማ ዩሚኑ አክሰሩሁ ብዙሃኑ አያምንም ቢላህ በጌታ በአላህ ብዙሃኑ አያምንም ኢላ ወሁም ሁነው እንጂ ሙሽሪኩን ያጋሩ ሆነው በአምልኮ እሱም በማምለክ ላይ አጋርተውበት ነው የሚያምኑበት ያምኑበታል። ወማ ዩእሚኑ አያምንም አክተሩሁም የሰው ልጆች ብዙሃኑ በእኔ አያምንም እያለ ብላ በአላህ አያምንም ብዙሃኑ ኢላ ወሁም ሆነው እንጂ ሙሽሪኩን ያጋሩ ሆነው እንጂ ትንሽ ቀላቅለው ነው የሆነ ነገር የሚያምኑበት። ይሄ ማለት ምን ማለት ነው? በሩብያው ንጹህ እናደርገዋለን። መሬት ሰማያትን የፈጠረ እሱ ብቻ ነው እንላለን። ማንም የረዳው ያልተተ የለም። የተውሂድ ቁንጮ ንጹህ ፍንትው ያለው ተውሂድ ይህ አይደለም። ምን መደመር አለበት? የግድ ኡሉህያው መኖር አለበት። አምልኮ ለማን ብቻ ነው? ለሱ ብቻ ነው። መሬት ሰማያትን ብቻውን እንደሰራው እንደፈጠረ ሁሉ የሰው ልጆችን አጋንንትን ብቻውን እንደፈጠረ ሁሉ ተመላኪነትም ለብቻው መሆን አለበት። መሸሽም ወደሱ ድረስልኝ ከሱ ስጠኝ ከሱ